علماء الأمة علماء الأمة علماء الأمة علماء الأمة እስኪ ዘይራቸው የታሉ ለማው እነሱ የሌሉበት ራቁቱን ነው እማው መልካም ነው ምክራቸው ኢማን ለተጠማው አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ በየሳምንቱ ቅዳሜ ወደ የሚደርሰው የፍትህ ሬዲዮ ድምጽ ነው። ፍትህ አንድ ሁለት እያለች ዛሬ ግንቦት አስር ይሄው 26ኛ ፕሮግራም ላይ ደርሳለች። አልሐምዱሊላህ። የዛሬው ፕሮግራማችን እንደተለመደው ሳምንታዊ ዜና፣ የተለያዩ ትምህርት አዘል ፕሮግራሞች እንዲሁም በከፍተኛ ደረጃ አሳታፊ የሆነ የመጣው የጥያቄና መልስ ፕሮግራማችን ተካተዋል። ከአድማጮቻችን የተሰጡ አስተያየቶችም ይኖሩናል። በቅድሚያ ወደ ሳምንታዊ ዜና ይሆናል የምናልፈው። ዜናውን የሚያቀርብልን መሐመድ አሚን ነው። ቆይታችሁ አይለየን። ዑለማውለማ ዘይራቸው እነሱ የሌሉበት ነው እማው መልካም ነው ምክራቸው ኢማን አስፈላጊ ናቸው ለማው ለኡማው ሰላሙ አለይኩም ወራህመቱላሂ ወበረካቱ። የሳምንቱ አበይት ዜናዎች የሚከተሉት ይሆናሉ። በቅድሚያ ርዕሶቹን። በሀገር አቀፍ ደረጃ የታዘዘው ዑለሞችን የመዘየር መርሃ ግብር ባለፉት ስምንት ቀናቶች በጥሩ ሁኔታ ሲተገበሩ እንደነበር ተገለጸ። በሀገር ውጭ ያሉ ወንድሞችና እህቶችም ዚያራውን ተግባራዊ እንዳደረጉ ታውቋል። የህዝበ ሙስሊሙ መፍትሄ አፈላላጊ ኮሚቴ አባል የሆኑት ረዳት ፕሮፌሰር አደም ካሚል ፋሪስ አቃቤ ህግ ለምስክርነት አቅርቧቸው ችሎቱን በንግግር ማንቀጥቀጣቸው ተሰማ። ህገወጡ ወጡ የአዲስ አበባ መጅሊስ አብነት አካባቢ በሚገኘው ሰላም መስጂድ ውስጥ በህዝብ ተመርጠው እያገለገሉ ባሉ ኢማሞች ምትክ ሌላ ኢማም እንዲተካ የሚያዝ ደብዳቤ በድጋሚ ላከ። ህዝቡም በህገወጡ ወጡ መጅሊስ የተሾመውን ኢማም በድጋሚ እንደማይቀበል አረጋግጧል። በደቡብ ወሎ ዞን መቅደላ ወረዳ የማሻ ከተማ ህገወጡ መጅሊስና የከተማው ጸጥታ ቢሮ ባደረጉት ስብሰባ የመስጂድ አራህማን መስጂድ ላይ የአህባሽን አስተሳሰብ የሚያራምድ ኢማም ከዞን መጥቶ እንዲቀጠር ወሰኑ። አሁን ወደ ዝርዝር ዜናዎቹ። በሀገር አቀፍ ደረጃ የታዘዘው ለሞችን የመዘየር መርሃ ግብር በጥሩ ሁኔታ ሲተገበሩ እንደነበር ተገለጸ። በሀገር ውጭ ያሉ ወንድሞችና እህቶችም ዚያራውን ተግባራዊ እንዳደረጉ ታውቋል። ሰላማዊ ትግሉን በአሚርነት እየመራ የሚገኘው ድምጻችን ይሰማ ዑለሞች የነቢያት ወራሾች ናቸው በሚል መሪቃል ቃል ዑለሞች እንዲዘየሩ ባዘዘው መሰረት በመላው ሀገሪቱ የሚገኙ ሙስሊሞች በህመም ላይ የሚገኙ በእድሜ ምክንያት ተዳክመው በቤታቸው የተቀመጡና አሁንም የዲን ትምህርት በመስጠት ላይ የሚገኙትን ዑለሞች የመዘየሩ ሂደት በተጠናከረ መልኩ እንደተካሄደ የፍትህ ሪፖርተሮች ከተለያዩ የሀገሪቱ ክፍሎች ዘግበዋል። ዚያራውን ለየት የሚያደርገውም በእስር ላይ የሚገኙና እጅግ ሩቅ በሆነ ቦታ የሚኖሩ ዑለሞችን እስከ 18 ኪሎ ሜትር ድረስ በመጓዝ ዚያራው መደረጉ ተገልጿል። ዚያራው ከተደረገባቸው በጥቂት እዚህ አዲስ አበባ ታላቁ አሊምና አሁን በህመምና በእድሜ መግፋት ምክንያት ከቤታቸው ያሉት ሀጂ ዘይኑ የተዘየሩ ሲሆን ሀጂ ዘይኑ ካልጋቸው እንደሆኑ ለሙስሊሙ ዱዓ እንዳደረጉና ዘያሪዎቻቸውንም እንደመረቁ ታውቋል። በሻሸመኔም እንዲሁ በእስር ላይ የሚገኙ ለሞች እንዲዘየሩ ከተደረጉት መካከል ናቸው። በደሴ እንዲሁ በርካታ ዑለሞች የተዘየሩ ሲሆን ከደሴ 18 ኪሎ ሜትር ርቀት በመትገኘው ሶታ ከተማ የሚኖሩት ታላቁ አለም ሻህ አብዱል ቃድርን የደሴ ወጣቶች እንደዘየሯቸው የአካባቢው ነዋሪዎች ገልጸዋል። ያለ ወንጀላቸው በእስር የሚገኙትና ወደ ቅሊንጦ ማረሚያ ቤት እንዲዛወሩ የተደረጉትን ኮሚቴዎቻችንንም ቤተሰቦቻቸው በቅሊንጦ እንደዘየሯቸው ይፋ ሆኗል። ዚያራው በመላ ሀገሪቱ ባሉ ክልሎች በአብዛኛው ሊባል በሚችል መልኩ መደረጉ የታወቀ ሲሆን በዚህ ዚያራ በርካታ ከቤታቸው ያሉና በእስር ላይ የሚገኙ ዑለሞች፣ ኡስታዞች፣ ኢማሞችና እንዲሁም ቤተሰቦቻቸው እንደተዘየሩ የታወቀ ሲሆን ከሀገር ውጭ ያሉ ኢትዮጵያውያን ሙስሊሞችን በያሉበት ሀገር ያሉ አሊሞችን እንደዘየሩ የፍትህ ተባባሪ ሪፖርተሮች የላኩት ዘገባ ያመለክታል። ዚያራ በተደረጉባቸው ቦታዎች ሁሉ ለአሊሞች ስለ ሙስሊሙ ወቅታዊ ትግል ማብራሪያ የተደረገላቸው ሲሆን በህገ ወጥ መጅሊስ አማካኝነት ከተለያዩ መስጊዶችና መድረሳዎች እንዲባረሩ የተደረጉ ኢማሞችና ኡስታዞችም በዘያሪዎቻቸው በተደረገላቸው ዚያራ ደስተኛ ሆነው ታይተዋል። ዚያራው የተደረገላቸው አሊሞች ኢማሞችና ኡስታዞችም ለህዝበ ሙስሊሙ ዱዓ እንዳደረጉ በዚያራው የተሳተፉ ሪፖርተሮች ለፍትህ ሬዲዮ ጨምረው ገልጸዋል። የህዝበ ሙስሊሙ መፍትሄ አፈላላጊ ኮሚቴ አባል የሆኑት ረዳት ፕሮፌሰር አደም ካሚል ፋሪስ አቃቤ ህግ ለምስክርነት አቅርቧቸው ችሎቱን በንግግር ማንቀጥቀጣቸው ተሰማ። የህዝበ ሙስሊሙ መፍትሄ አፈላላጊ ኮሚቴ አባል የሆኑትና የኢትዮ አረብ ግንኙነት አጥኚና ተመራማሪ የሆኑት ረዳት ፕሮፌሰር አደም ካሚል አቃቤ ህጉ ግንቦት ሰባት ቀን በኋላው ችሎት ለምስክርነት አቅርቧቸው እንደነበር የፍርድ ቤት ምንጮች አስታወቁ። ረዳት ፕሮፌሰር አደም ካሚል በፌዴራሉ ከፍተኛው ፍርድ ቤት አራተኛው ምድብ ችሎት በመገኘት ለፍርድ ቤቱ ያለውን እውነታ ግልጽ ባለና በሚያስገርም ሁኔታ ማስረዳታቸውን ምንጮቻችን አስታውቀዋል። ከአስራ ሰባቱ ኮሚቴዎቻችን መካከል አንዱ የሆኑት ኡስታዝ አደም ካሚል በችሎቱ ከቀረቡ በኋላ ራሳቸውን ለችሎቱ አስተዋውቀዋል። በመቀጠልም በኡስታዝ አቡበከር አህመድ የክስ ፋይል ለተዘረዘሩት ተከሳሾች የቀለም ትምህርት መምህር መሆናቸውንና ተከሳሾቹ ደግሞ የሃይማኖት አስተማሪዎች እንደነበሩ ገልጸዋል። ቀጥለውም ኮሚቴዎቹ ህጋዊ የህዝብ ተወካዮች መሆናቸውንና ህዝበ ሙስሊሙ ያነሳቸውን ጥያቄዎች ለመንግስት እንዲያቀርቡ የተወከሉ መሆናቸውን ገልጸዋል። የኮሚቴው አመሰራረት እንዴት እንደነበር በስፋት ያስረዱ ሲሆን በኮሚቴው መዋቅር ስር የሀገር ሽማግሌዎች የተካተቱት ሀሳቦችን እንዲያስታርቁና ጸብ ሲፈጠር የሽምግልና ሚናቸውን እንዲወጡ መሆኑን ከምሁራኖች የተመረጠውም ባላቸው እውቀት እንዲመሩ መሆኑን ከህግ ባለሙያ ደግሞ የተመረጠው ጥያቄዎቻቸውን ከህግ አንጻርና ከህግ አግባብ ምን መምሰል እንዳለበት አቅጣጫ እንዲያስቀምጡ መሆኑን የገለጹ ሲሆን ቀደም ብለውም በስፋት የኮሚቴዎቹን ንጹህነት ለፍርድ ቤቱ አስረድተዋል። ረዘም ያለ ጊዜ በመውሰድ የኮሚቴውን አመራረጥና አወቃቀር በስፋት ለችሎቱ በማስረዳት የችሎቱን ታዳሚዎች አፍ አስከፍተው እንደነበር ምንጮቻችን አስታውቀዋል። የህዝበ ሙስሊሙን የመብት ጥያቄ ከመነሻው ጀምሮ አሁን እስካለበት ድረስ ለችሎቱ ያስረዱ ሲሆን ከዚህ ቀደም ምስክሮች የፈለጉትን ለመናገር እንዳይችሉ ዳኞች ያስቆሟቸው የነበረ ሲሆን ረዳት ፕሮፌሰር አደም ካሚል ግን የምስክር ቃላቸውን ሲሰጡ ችሎት በከባድ ጸጥታ ተውጦ እንደነበርና ዳኞቹም በአግራሞት ሲያዳምጡ እንደነበር ምንጮቻችን ገልጸዋል። እንደ ምንጫችን ገለጻ እሳቸው ንግግር ሲያደርጉ ችሎቱ የሃይማኖት መማሪያ ቦታ ይመስል ነበር ሲል ገልጿል። ረዳት ፕሮፌሰር አደም ካሚል የምስክርነት ቃላቸውን ሲሰጡ በፊታቸው ላይ ይታይ የነበረው በራስ መተማመን የሚያስደንቅ የነበረ ሲሆን ለችሎቱም እነዚህ የምትመለከቷቸው ፍጹም ንጹሃን ሰዎች ናቸው በማለት የእምነት ቃላቸውን መስጠታቸውን ምንጫችን ዘግቧል። ስለ ኮሚቴዎቻችን ንጹህነት ለችሎቱ ማብራሪያ ሲሰጡ የኮሚቴዎቻችን ጠበቆች ጣልቃ በመግባት ለመጨመር ሲሞክሩ አታስቁሙኝ እኔን እኔ ሁሉንም በዝርዝር አስረዳለሁኝ በማለት ያለውን ሀቅ በችሎቱ ፊት ማፍረጥረጣቸው ተሰምቷል። የኮሚቴዎቻችንን ንጹሃንነት ከመሰከሩ በኋላ ወደ አቃቢ ህጎቹና ዳኞቹ በመመልከት ለመናገር ሲሞክሩ ዳኛው እንዳስቆማቸው ምንጮቻችን ገልጸዋል። በዚህ አስደናቂ በተባለለት የምስክር ማዳመጥ ሂደት ላይ ረዳት ፕሮፌሰር አደም ካሚል የወንድሞቻቸውን ንጹሃንነት በልበ ሙሉነት ማስረደታቸው ከፍርድ ቤት የተገኘው መረጃ ያመለክታል። ህገወጡ የአዲስ አበባ መጅሊስ አብነት አካባቢ በሚገኘው ሰላም መስጂድ ውስጥ በህዝብ ተመርጠው እያገለገሉ ባሉ ኢማሞች ምትክ ሌላ ኢማም እንዲተካ የሚያዝ ደብዳቤ በድጋሚ ላከ። ህዝቡም በህገወጡ መጅሊስ የተሾመውን ኢማም በድጋሚ እንደማይቀበል አረጋግጧል። ከዚህ ቀደም አብነት አካባቢ በሚገኘው ሰላም መስጂድ ሐምዛ የተባለ አንድ ግለሰብ ከመጅሊስ እንደተሾመ በመናገር ለማስፈገድ ሙከራ ሲያደርግ ህዝቡ ተቃውሞውን አሰምቶና ከመጅሊስ መጡ ለተባሉ ሰዎችም መስጅዱ ሌላ ተጨማሪ ኢማም እንደማያስፈልገው በማሳሰብ ተቋጭቶ የነበረ ቢሆንም ይኸው ሐምዛ የተባለ ግለሰብ እንደገና ማክሰኞ ግንቦት 6 ቀን 2005 ከሱቢ ሶላት በስተቀር ሁሉንም ሰላቶች እንዲያሰግድ ዘንድ የሚያዝ ደብዳቤ ከህገ ወጡ የአዲስ አበባ መጅሊስ ደብዳቤ ይዞ እንደመጣ ታውቋል። የደብዳቤውን መጻፍ ተከትሎ ሐሙስ ግንቦት 8 ቀን 2005 አቶ ሐምዛ ዳግም ወደ መስጂዱ በመምጣት የዙር ሰላትን ለማሰገድ ሲሞክር ህዝቡ በድጋሚ ተቃውሞውን በማሰማት የመስጂዱ ኢማም ራሳቸው እንዲያሰግዱ አድርጓል። ሆኖም ግን ከሰላት በኋላ የአዲስ አበባ ህገወጥ መጅሊስ በአንዋር መስጂድ በጥበቃ ሰራተኛነት የሚያገለግል አንድ ሰው የመስጂዱ ተወካይ አድርጎ በመላክ በደብዳቤው መሰረት አቶ ሀምዛ ለምን እንደማያሰግድ እንደተደረገ ማብራሪያ የጠየቀ ሲሆን ህዝቡም መስጂዱ በህዝቡ የተመረጡ የተከበሩ ኢማሞች እንዳሉት ህገወጡ መጅሊስ የላከው ኢማምም ቢሆን ከዚህ በፊት ለኢማምነት ተወዳድሮ ለኢማምነት የሚያበቃ ብቃት እንደሌለው መረጋገጡ በመስጂድ ውስጥ ሐዲስ በሚናገርበት ጊዜ በጣም ለጆሮ የሚቀፉ ስድቦችን እንደሚሳደብና ሌሎች መሰል ምክንያቶችን በመዘርዘር ኢማሙ እንደማያስፈልጋቸው በጨዋ ደንብ አብራርተዋል። መጅሊሱም ቢሆን ቁጭ ብሎ አቂዳቸው የተበላሸና ብቃት የሌላቸው ኢማሞችን በየመስጂዱ ከመሾም ይልቅ ሙስሊሙ ላይ እየደረሰ ያለውን ጭቆና በሚቆምበት ጉዳይ ላይ ለምን አይሰራም ሲሉ እንደመከሩ የፍትህ ራዲዮ ምንጮች ገልጸዋል። በደቡብ ወሎ ዞን መቅደላ ወረዳ የማሻ ከተማ ህገ ወጡ መጅሊስና የከተማው ጸጥታ ቢሮ ባደረጉት ስብሰባ የመስጂድ አራህማን መስጂድ ላይ የአህባሽን አስተሳሰብ የሚያራምድ ኢማም ከዞን መጥቶ እንዲቀጠር ወሰኑ። ማክሰኞ ግንቦት 6 2005 ረፋድ ላይ በማሻ ከተማ አስተዳደርና ጸጥታ ቢሮ ውስጥ የተደረገውን ስብሰባ የከተማው ጸጥታ ምክትል ኃላፊ አቶ የመሩት ሲሆን በስብሰባው ላይ የወረዳውና የማሻቀበል ህገወጥ መጅሊስ ኃላፊዎች እንደተገኙ ታውቋል። በእለቱ ሶስት ያህል የመነጋገሪያ አጀንዳዎች ተይዘው የተነጋገሩባቸው ሲሆን ከነዚህ ውስጥ የመስጂድ አራህማን ጉዳይ ዋነኛው እንደነበር ታውቋል። ተሰብሳቢዎቹ የመስጂድ አራህማን ኢማም የሆኑት ሻህ አህመድ አደም ከኢማምነታቸው ታግደው ከቆዩ 143 ቀናቶች ቢያልፋቸውም ህዝበ ሙስሊሙ ተራ በተራ እያሰገደ አንድነቱን ጠብቆ መቆየቱ እንዳሳሰባቸው በመግለጽ በአስቸኳይ የመንግስትን አቋም የሚያንጸባርቅ ኢማም ከዞን ተፈልጎ መጥቶ እንዲቀጠር የከተማው ምክትል ጸጥታ ኃላፊ አቶ ካሳ ፈቀደ ለአካባቢው ህገወጥ መስጂድ አመራሮች መመሪያ አስተላልፏል። በአላማጣ ከተማ አንድ የሰፈር መስጂድ በመንግስት ትዕዛዝ እንዲፈርስ መደረጉ ታወቀ። በአካባቢው የሚገኙ አሊሞችም እንዲገለሉ ተደርገዋል። በአላማጣ ከተማ 02 ቀበሌ አካባቢ የሚገኙ ሙስሊሞች ተሰባስበው ይሰግዱበት የነበረው ይህ መስጂድ እንዲፈልስ የተደረገው ያለምንም ቅድመ ማስጠንቀቂያና ውይይት እንደሆነ የአካባቢ ሰዎች ገልጸዋል። ይህ ሁሉ ሲደረግም ሙስሊሙ መርጦን ነው የሚሉት የከተማው ህገወጥ መጅሊስ አመራሮችም ሆኑ የክልል መጅሊስ አመራር አካላት ምንም ተቃውሞ እንዳላሰሙ ታውቋል። በተያያዘ ዜና በዛው አላማጣ ከተማ ወደ አስር የሚጠጉ ታላላቅ የከተማ አሊሞች እንዲገለሉ መደረጋቸው ተሰምቷል። በመንግስትና በአህባሽ የመጅሊስ አመራሮች ድጋፍ በሚሰጣቸው ሰዎች አማካኝነት እነዚህን መልካም ባህሪና ጥሩ የዲን እውቀት ያላቸውን ሰዎች ህዝቡ ሌላው ቀርቶ አሰላሙ አለይኩም እንዳይላቸውና ይህን የተላለፈ ሙስሊም እስከ ሁለት መቶ ብር መቀጫ እንደሚጠብቀው ምንጮች ገልጸዋል። የህገ ወጡ መጅሊስና የመንግስት ተላላኪዎችም ይህን ነገር በአይነ ቁራኛ እንዲጠብቁ እንደተደረገ ምንጮች ካላማጣ አስረድተዋል። ህዝቡ ግን ይህን ለመቀበል እንደሚቸገርና አሊሞቹን ከመጠየቅና ከመዘየር ወደ ኋላ እንደማይሉ አሳውቀዋል ሲል አንድ የአካባቢው ነዋሪ ለፍትህ ሬዲዮ ገልጿል። እሺ እንትን መስጊድ እዛ ሰፈር አካባቢ አብረን የሆነ በጣም ሸህ አልነበሩና እዛ አብረን እንሰግድ ነበረ ለሰፈር ማለት ነው። ከዛ አፈረሱት መስጊዱን አፍርሰው በኋላ እነሱም ደግሞ ሀጀር አስራ መስጊድ ላይ ስማቸው ለጥፈው ምናምን ኢቪደንስ ከፈለጋችሁ የተለጠፈ አንስቼ ልክላችሁ እችላለሁ። እነሱ ነው እንደዚህ መጥቶ እንትን የሚያፈርሱት ምናምን ማለት ነው። እንትን ዋህቢ የሚያፈርሱት መሆን የለበትም ብለው ያን አሁን ለብቻቸው ነው የሚሰሩት እነሱ ቤታቸው ጋር ማለት ነው። አሁን ለምሳሌ እነሱን ማለትም ብላቸው ሰው አብዱ ዘይሯቸዋል ብለው ይነግራሉ ለእድር አስተዳዳሪዎች ማለት ነው። ፍሬ ማለት ነው። ቱ ሁለት መቶ ብር ይቀጣለው እንደ ሁኔታ መቶ ብር የሚቀጣሉ ሁለት መቶ ብር ይቀጣሉ። በሀርቡ ከተማ አንድ መስጂድ ውስጥ ማንነቱ ያልታወቀ ግለሰብ ጩቤ ይዞ ሰጋጆች ላይ ጥቃት ለመፈጸም መሞከሩ ተሰማ። ሐሙስ ግንቦት 8 ቀን 2005 ዙር ሰላት ወቅት ግለሰቡ ሁለተኛ ጀማ እየሰገዱ በነበሩ ምዕመናን መካከል ደረማምሶ በመግባት ሰው ለምንድነው የማታሳልፉት በማለት ጩቤ እንዳወጣባቸው ታውቋል። ግለሰቡ ሰጋጆቹ ላይ ጉዳት ከማድረሱ በፊት በህዝቡ ተይዞ ለፖሊስ የተሰጠ ሲሆን የመስጂዱ ዘበኛም ይህን ድርጊት በአይኔ ስላየው ህግ ቦታ መሰክራለሁ እንዳሉም የፍትህ ምንጮች ገልጸዋል። ግለሰቡ ማን ይህን ድርጊት እንዲፈጽም እንደላከው እስካሁን ያልታወቀ ሲሆን ህዝቡ ስሜታዊ ሆኖ ግለሰቡ ላይ እርምጃ እንዲወሰድ ተብሎ የተቀነባበረ ሴራ ሊሆን እንደሚችል በመገመት ምንም አይነት ግርግር በመስጂዱ ሳይፈጠር ግለሰቡን ለፖሊስ ማስረከባቸውን የአካባቢው ሙስሊም ብልህነት ያሳያል ሲሉ አንድ ባህርቡ ከተማ የሚኖሩ ግለሰብ ለፍትህ ሬዲዮ አስተያየታቸውን ሰጥተዋል። ጉዳዩን አስመልክቶ ፍትህ ሬዲዮ የአካባቢውን ፖሊስ ኃላፊ በስልክ ማብራሪያ ለመጠየቅ ያደረገችው ጥረት አልተሳካም። የሳምንቱ አበይት ዜናዎች የሚከተሉት ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ። ውድ አድማጮቻችን ከዜናው እንደተከታተላችሁት ሁሉም የግብ ዜናዎች ናቸው። የመስጂዶቻችን መታሸግ፣ የኢማሞች መባረር፣ የዑለማዎች እንግልት የቀን ተዕለት ኑሯችን አንዱ አካል እየሆነ ነው። ይባስ ብሎ በህጋዊ መንገድ በጠራራ ፀሐይ በፍትህ አደባባይ በደል እየደረሰብን ይገኛል። ኮሚቴዎቻችን በሐሰት ክስ ቁም ስቅላቸውን እያዩ ይገኛሉ። ይህን አስመልክቶ የተዘጋጀ ፕሮግራም አለ። እሱን እንከታተል። غرباء غرباء غرباء ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ፍርድ ቤት ፌዝ አብዝቷል። ረቡዕ ግንቦት 7 2005 ለአራተኛ ጊዜ የተቋረጠው የመሪዎቻችንና የሌሎች ወንድሞቻችን የፍርድ ሂደት በአጠቃላይ የፍርድ ሂደቱ ላይ ያሉንን ጥርጣሬዎችና ቅራኔዎች አስፍተን እንድናያቸው የሚጋብዝ ዕለት ነው። በቀዳሚነት ያለ አግባብና ሕጋዊ አሰራርን ባልተከተለ መልኩ ቢያንስ የሕገ መንግስቱን ድንጋጌዎች ባላከበረ መልኩ የታሰሩትና አሰቃቂ የእስራት ጊዜን ያሳለፉት የህሊና እስረኞች ወንድሞቻችን በወቅቱ ይቀርቡበት ለነበረው አራዳ ጊዮርጊስ ምድብ ፍርድ ቤት እየደረሰባቸው የነበረውን የመብት ጥሰት ቢያስረዱም ፍርድ ቤቱ አንዳችን መፍትሄ ሳያመጣላቸው እንደውም በተቃራኒው ለፍርድ ቤቱ ለምን ቀራኒያችሁን ገለጻችሁ ተብለው ለተጨማሪ ስቃይ ተዳርገው ነበር። ፖሊስ ለምርመራ የወሰደው እጅግ የተለጠጠ አራት ወር ጊዜ ከተጠናቀቀ በኋላም ቢሆን መሪዎቻችን ቢያንስ በአሰራሩ መሰረት ነፃ መባልና መለቀቅ ሲገባቸው ያውም ሳይሆን ቀርቶ አቃቢ ሕግ አሳፋሪ በሆነ መልኩ ፍርድ ቤት ቀይሮ ክስ መሰረተ። አቃቢ ሕጉ ክሱን የመሰረተው የኢትዮጵያ ሕገ መንግስትና ኢትዮጵያ የፈረመቻቸውን ዓለም አቀፍ ቃል ኪዳኖች በሚጣረሰው የጸረ ሽብር ሕጉ ነበር። ሕጉ ለሽብርተኝነት እጅግ የተለጠጠ ትርጉም ከመሰጠቱም በላይ ሰላማዊ ቀዋሚን ሁሉ በሽብር ተግባር የሚፈርጅና ሕዝብን ከሽብር አደጋዎች ከመከላከል ይልቅ መንግስት ላይ የሚመጣን ሕዝባዊ ቅራኔ ሁሉ በአሸባሪነት ተግባር የሚፈርጅ ነው። ይህ አዋጅ በዚህ ባህሪው የተነሳ ዓለም አቀፉ ግዘትን ሲያስተናግድ ቆይቷል። ሙስሊም የህሊና እስረኞቻችን በዚህ አዋጅ ክስ ሲመሰረትባቸው ከክሱ ይልቅ አዋጁ ላይ በማተኮር አዋጁን ከሰው ችሎት ላይ አቅርበውት ነበር። ነገር ግን መንግስታዊ ፍርድ ቤት ይህንንም ክስ ከመጤፍ ሳይቆጥር አቃቢ ህግ ወደ ቀጣዩ እርከን እንዲሸጋገር በሩን ከፍቶለታል። የችሎቱ ሂደቱ ከተጀመረ በኋላ አቃቢ ሕግ በኢትዮጵያ ታሪክ ተሰምቶ በማይታወቅ መልኩ የችሎት ሂደቱ ከተጀመረ በኋላ አቃቢ ሕግ በኢትዮጵያ ታሪክ ተሰምቶ በማይታወቅ መልኩ የችሎት ሂደቱ ያለማንም ታዳሚ በዝግ ይካሄድልኝ ብሎ ጥያቄ ሲያቀርብም ፍርድ ቤቱ እጅ ነስቶ የአቃቢ ሕጉን ፍላጎት ከመፈጸም ውጭ ያደረገው አልነበረም። አቃቢ ሕግ መቶ ዘጠና ሰባት ምስክሮችን በችሎት አስቀርቤ አስመሰክራለሁ ብሎ በክሱ ላይ በገለጸው መሰረት ሂደቱን ቢጀምርም የምስክርነት ችሎት የተባለው ችሎት በአቃቢ ህግ የሐሰትና ፌዝ ምስክሮች አማካኝነት የተከበረ ሊሆን ይገባው የነበረው የችሎት አዳራሽ የኩምክና መድረክ ሆነ። ሆን ብለው መመስከር እንዳለባቸው ስልጠና የተሰጣቸው የሐሰት መስካሪዎች የሚገናኘውን ከማይገናኘው፣ የሚሆነውን ከማይሆነው እየደባለቁ ምስክርነትን ሰጠን ሲሉ ይህን የሚመለከቱት መስካሪዎቻችን የአገር ችሎት ክሽፈት አሳዝኗቸው የመገረም ፈገግታ እያሳዩ ችሎቱን ከመዝለቅ ውጭ አማራጭ አልነበራቸውም። ምስክሮች እንዴት በሐሰት መመስከር እንዳለባቸው የተሰጣቸውን ስልጠና እየዘነጉ ሌላ ሲናገሩና የሚመሰክሩባቸውን ሰዎች በመልክም ሆነ በድምፅ መለየት የተሳናቸው መሆናቸው እጅግ አሳዛኝና የሀገራችን የፍትህ ስርዓት ያለበትን ሂደት አመልካች ነው። ከሁሉም በላይ ልብ የሚሰብረው ግን ፍርድን ላለማዛባት ምለው ተገዝተው ህዝብን ለማገልገል የችሎት መዶሻ የያዙት ዳኞች ይህን ሁሉን ትዕይንት እየተመለከቱ በዝምታ ከማለፋቸው ውጭ ከአቃቢያን ህጎች ጋር በመተጋገዝ የምስክሮችን ለመርዳት ምስክሮቹን ለመርዳትና ለማገዝ ሲጥሩ መመልከቱ ነው። ከዚያም አልፎ የህሊና እስረኛ ወንድሞቻችንና ጠበቆቻቸው ህጉ በሚፈቅድላቸው መሰረት ምስክሮቹን መስቀለኛ ጥያቄ እንዳይጠይቁ በቁጣ ጭምር በዳኞች እየተከለከሉ የችሎት ሂደቱ ዘልቀውታል። የችሎት ሂደቱን ዘልቀውታል። የችሎቱ ጉድ ብዙ ነው። ፍርድ ቤቱ አቃቢ ሕግ አለኝ ያላቸውን ምስክሮች በአስር የሥራ ቀናት ውስጥ አሰምቶ እንዲጨርስ ትዕዛዝ የሰጠው ከአራት ወራት በፊት ነበር። ሆኖም አቃቢ ሕግ የተለያየ ሰበብ አስባቦችን እየፈጠሩ የችሎት ሂደቱ ለተደጋጋሚ ጊዜ እንዲቋረጥ ሲጠይቅ ዳኞች በደስታ እያሉ ያለ ተቃውሞ ፍላጎቱን ሲሞሉለት ዳኞችን በተራቸው ስብሰባና ስልጠና እያሉ ደጋግሞ ችሎቱን ሲያቋርጡት አስር ቀን ይፈጃል የተባለው ምስክርነት ሳይጋመስ ከመቶ ሀያ ቀናት በላይ መጓተቱ የአገሬው የፍትህ ስርዓት ወደየት እየሄደ ነው ብለን ደጋግመን እንድንጠይቅ ይጋብዘናል። ረቡ ዕለት የተከሰተው ሌላው አሳፋሪ ነገር ለሶስተኛ ጊዜ ተቀጥሮ ከግንቦት ስድስት እስከ አስራ ስድስት ይደመጣል ተብሎ የነበረው የምስክርነት ሂደት ድንገት ለሁለት ቀናት ከተደመጠ በኋላ አቃቢ ህጉ ባቀረበው ጥያቄ መሰረት ዳግም እንዲቋረጥና ረጅም ቀጠሮ እንዲሰጥ ምክንያት ሆኗል። አቃቢ ህግ ምስክሮቼን የሚሰበስቡልኝ ፖሊሶች ስራ ስለበዛባቸው አሁን ችሎትን መቀጠል አልችልም፣ ስለዚህ ረጅም ቀጠሮ ይሰጥልኝ ሲል ነበር የጠየቀው። አሳፋሪው መንግስታዊ ፍርድ ቤትም ጥያቄውን አቅማማት ተቀብሎት ተቀያሪ ቀጠሮ ለሰኔ አምስት ሰጥቷል። የህሊና እስረኛ ወንድሞቻችን ፍርድ ቤት እየሰራ ያለውን ስራ አግባብ ባለመሆኑ ፖሊስ ምስክሮቹን ማምጣት የማይችል ከሆነ እስኪያዚያው የሰነድ ምስክሮች እየቀረቡ እንቆይ የሚል ጥያቄ አቅርበዋል። ሆኖም ፍርድ ቤቱ ይህንን ለመቀበል ፈቃደኛ አልሆነም። አቃቤ ሕግ አቀርባቸዋለሁ ካላቸው 197 ምስክሮች እስካሁን ያቀረበው ዘጠና ያሉ ብቻ ነው። በዚህ አካሄድ ቀሪዎቹን በምን ያህል ጊዜ አቅርቦ ሊጨርስ እንደሚችል ማወቅ አይቻልም። ፍርድ ቤት ከማንኛውም አይነት መንግስታዊ ጣልቃ ገብነት ነፃ ሊሆን የሚገባው የፍትህ ተቋም ነው። የትኛውም ባለስልጣንም ሆነ ደህንነት በሂደቱ ላይ ተጽዕኖ ሊኖረው አይገባም። የፍርድ ቤት ሂደት ሊወስኑ የሚገባቸው ሕገ መንግስቱና ሌሎች ከስሩ ያሉ የአገሪቱ ህግጋት ብቻ ናቸው። ይህ ግን እየሆነ አናየውም። መሪዎቻችን ላይ አላግባብ ተግባር ሲፈጽም ከጅምሩ አንስቶ እንደ ህዝብ እየታዘብን ቆይተናል። ሚዛናዊ መሆን ይቅርና መስሎ መታየት እንኳን ግድ የማይሰጠው ችሎት ተመልክተናል። አስቂኝም አሳዛኝም የምስክር መስማት ሂደቶች አይተናል። ፎቻቸው ጋር የማይጣጣም ክስ ከመሰረቱት የአቃቢ ሕጎች በመረጃና በምስክርነት እጦት ችሎቱን በተደጋጋሚ ሲያስቆሙም ታዝበናል እየታዘብንም ነው። ይህ ሁሉ እየተደረገ ያለው ግልጽ ለሆኑ ምክንያቶች ነው። ህዝበ ሙስሊሙና መሪዎቹን ተስፋ ለማስቆረጥ ታስቦ የሚደረግ ነው። ዓላማው ሊሰካ እንደማይችል ግን ማን በነገራቸው? እኛ ሙስሊም ኢትዮጵያውያን መብታችንን ለማስከበርና ሃይማኖታችን ላይ የሚሰነዘርብንን ጥቃት ለመከላከል የገባንበት ትግል እስከ መጨረሻው በሰላማዊነት በመቀጠል የገባነውን ቃል ከመጠበቅ የሚያግደን አንዳችን መሰናክል አይኖርም ኢንሻአላህ። በአገሪቱ ማንነታችን ተከብሮ ለመኖር መስዋዕትነት እየከፈልንለት ያለው ሰላማዊ ትግላችን በተጓተተ ችሎት ሊሰናከል አይችልም። የፍርድ ሂደቱ ቢጓተትም ሆነ መሪዎቻችን ጥፋተኛ ብሎ ፈርጁ ቢጠናቀቅ እኛ ከትግላችን አንድ ስንዝር ፈቀቅ ላንል ቃል ገብተናል። መሪዎቻችን ሽብርተኛ ለማለትና በሐሰት ለመፈረጅ እስካሁን የተደረጉ ጥረቶች ሁሉ መናቀርተዋል። ምክንያቱም አምኖ ሊቀበላቸው የሚችል ህዝብ የለምና። ህዝብ ደግሞ የሁሉም ነገር መሰረት ነው። የአገር ህልውና መሰረት ነው። ህዝብ ያላመነበት የሐሰት ክስም ሆነ ውንጀላ አንዳችም ለውጥ ሊያመጣ አይችልም። እኛ መሪዎቻችንን እናውቃቸዋለን። ለደቂቃዎች እንኳን ሰላማዊነታቸውንና ምርጥ ዜግነታቸው ሊጠፋን አይችልም። የትኛውም የሐሰት ፕሮፓጋንዳ ማንነታቸውን ሊያጠቁርብን አይችልም። መሪዎቻችን ሽብርተኞች አይደሉም፣ እናውቃቸዋለንና። መሪዎቻችን ሰላማውያን ናቸው። ምስክሮቹ እኛ ነን። እኛ ደግሞ ሚሊዮኖች ነን፣ ህዝብ ነን፣ ኢትዮጵያውያን ሙስሊሞች ነን። መብታችን እስኪከበርልን ድረስም ፍጹም ህጋዊና ሰላማዊ በሆነ መንገድ ልንታገል ቆርጠን ተነስተናል። አላህም ከተበዳዮች ጋር ነውና እኛን ከመርዳት አይወገድም ኢንሻአላህ። አምባገነኖች ከሚጠሉት አንዱና ዋናው ሚዲያ ነው። የቀድሞ ጠቅላይ ሚኒስትር በአደባባይ የጋዜጣዎች መብዛት ያሳስባቸው እንደነበር ሲናገሩ ዛሬ በእርሳቸው ራዕይ የሚመራው መንግስታችን ሁሉንም የሙስሊም ሚዲያዎች ካጠፏቸው ይኸው አንድ አመት ሊሞላው በጣም ጥቂት ቀናቶች ብቻ ይቀሩታል። ዛሬ ስለ ኢስላም መጽሐፍ ወንጀል ነው ምንም አይነት ጋዜጣም ይሁን መጽሔት አይታተምም። ያለን የመረጃ ምንጭ ፌስቡክ ብቻ ነው። ስለዚህ ፌስቡክን በጥንቃቄ እንዴት መጠቀም እንደምንችል ትምህርት አዘል ፕሮግራም አዘጋጅተናል። አብረን እንከታተል። ከቅርብ ጊዜ ወዲህ የህይወታችን አንድ አካል ሆኖ መቆጠር የጀመረው ፌስቡክ እጅግ ብዙ ነገር መሆን ይችላል። መዝናኛ፣ መማሪያ፣ መረጃ ማግኛ፣ ከዘመድ ወዳጅ መገናኛና ሌሎችም። ይህ ሁሉ ሲሆን ግን እንደ ማንኛውም የህይወት ክፍላችን ገደቡን ጠብቆ መሆን አለበት። የቴክኖሎጂን ጥቅሞች ጉዳት ማድረግ ጉዳቱን የመጠንቀቅ ያህል ከባድ አይደለም። ፌስቡክም ምርታማነታችንን ሊያጎለብት እንጂ ምርታማነታችንን ሊያከስም አይገባውም። በተለይ ኃላፊነት በሚሰማው ሙስሊም ማንም ሰው ጊዜውን በማይረባ ነገር ማሳለፍ ወይም ማጥፋት እንደሌለበት ነጋሪ የሚያሻው ሀቅ አይደለም። ብዙዎቻችን ፌስቡክን ያለ ተጨባጭ ጥቅም በማሰስ የምናጠፋው ጊዜ እየታወቀን አይደለም። ምክንያቱም አንዴ ቁጭ ብለን እስክንነሳ የምናሳልፋቸው ሰዓታት የደቂቃዎች ያክል አንሰው ይታዩናልና ውሃ ሲወስድ አሳስቆ ማይደል ተረሱስ። ይህ መተኪያ የሌለው የጊዜ ወይም የእድሜ ኪሳራ ጊዜ እንዲህ እንደ ነፋስ በሚፈጥንበት ወቅት መሆኑ ደግሞ ችግሩን እጥፍ ድርብ እንዲሆን ያደርገዋል። ኢንተርኔት ጥቅም እንዳለው ሁሉ ዘርፈ ብዙ ጥፋቶችም እንዳሉት እሙን ነው። ኢንተርኔት እየተጠቀምን መሽቶ ሊነገ ይችላል። ነገር ግን ምን ተጠቀምኩ፣ ምን ሰራው ብለን ስንጠይቅ ውጤቱ ዜሮ የሚሆንበት አጋጣሚ በጣም በርካታ ነው። ታዲያ ይህንን ጉዳይ በየዕለቱ ራሱን እንዲተሳሰብ ከታዘዘና በተሰጠው ጊዜ እንደሚጠየቅ ከሚያውቅ ሙስሊም ተግባር ጋር እንዴት አድርገን እናስታርቀዋለን? መልሱን ለሁላችሁም ትቼ አልፋለሁ። ከሁለት ዓለም ኪሳራ ለመዳን እንደ ሌሎች የህይወት ዘርፎቻችን ሁሉ የኢንተርኔት አጠቃቀማችንም በፕሮግራም ሊሆን ይገባዋል። የኢንተርኔት access ስለተገኘ ብቻ እንደ ልብ በየመረጃ መረቡ መዋለን ምናልባትም መውጫ የሌለው አደጋ ውስጥ ሊጥለን ይችላል። ትርፍ ጊዜና access ማግኘት የሸይጣን ወርቃማ አጋጣሚዎች ናቸው። በዚህ ላይ ምክንያታዊ ያልሆነ ቆይታ ሲታከልበት የጥፋት ውጤታማነቱ ይጎላል። መውጫ በሌለው ጉድጓድ ውስጥም ሊከተን ይችላል። ከተዘረዘሩ ጥፋቶች እንዴት ራሳችንን እናድን? በቅድሚያ ኢንተርኔት ስንጠቀም ዓላማ ሊኖረን ይገባል። በተለይ ተማሪዎች ኢንተርኔት ላይ ከመቀመጣችሁ በፊት እቅድ ቢጤ ቀድማችሁ ብታዘጋጁ ይመረጣል። ካልሆነ ግን በርካታ ጊዜ እንዳስተዋላችሁት assignment፣ ጥናት፣ ፕሮጀክት የሚባሉ ነገሮች አደጋ ላይ መውደቃቸው አይቀርም። ከዚህም በላይ ደግሞ ነገ አላህ ፊት ስለ ጊዜ መጠየቅ አለ። ኢንተርኔት በተለይ ፌስቡክ ላይ ስንቀመጥ በየቀኑ በፕሮግራም መሆን አለበት። አንዳንድ ተጠቃሚዎች ሁሌም እዚያው ላይ ነን። ለፌስቡክ ልንሰጠው ከሚገባው በላይ ቦታ ሰጥተነዋል። የህይወታችን አካል ሳይሆን ህይወታችንም አድርገነዋል። ይህ ደግሞ መልሰን ልናገኘው የማንችለውን ወርቃማ እድሜ ያለ አግባብ ማጥፋት ከመሆኑም በላይ ተጨባጭ ህይወትን ያናጋል። ስለሆነም በቀን በተወሰነና በአግባቡ የተሰላ ጊዜ ልንመድብ ይገባል። ለምሳሌ በየቀኑ ካለን ትርፍ ጊዜ ላይ ጥቂቱን በመመደብ ብንጠቀም እንዲሁም የምንፈልጋቸው መረጃዎችን በቀላሉ ሊገኙበት የሚችሉ group ኦችና page ኦችን ለይተን check ብናደርግ ከበቂ በላይ ነው። ከዚህ በዘለለ በየደቂቃው ደግሞ ደጋግሞ refresh በማድረግ በሌሎች ነገሮች መዘናጋት ግን ውድ ጊዜን ከማቃጠል በተጨማሪ የፌስቡክ ሱሰኛ ስለሚያደርገን ራሳችንን መጠበቅ ይኖርብናል። ሁላችንም የኢንተርኔት አገልግሎት ለቀናቶች ቢቋረጥ ምን አይነት መቃወስ ውስጥ እንደምንገባ ብናስተውል ከቁም ነገሮች በተለይ ደግሞ ቁርአንን ከመቅራት ምን ያህል እንደራቅን ብንገነዘብ ከብዙ ቀውሶች እንድናለን። በስራ ሰዓት ፌስቡክ መጠቀም ሌላኛው አደጋ ነው። ስራ ስንሰራ ስራን ሳይበድሉ መስራት እንዲሁም ስንዝናና ደግሞ በአግባቡ መዝናናት ይኖርብናል። ስራ ላይ አጓድሎ ክፍያ ላይ እንዲሟላ መመኘት አላህ አጥብቆ ከኮነናቸው ባህሪያቶች ውስጥ ተመድበዋል። በተለይም የመንግስት ሰራተኞች እንዲሁም በየትኛውም ቦታ ተቀጣሪ የሆንን ሙስሊሞች ስራችንን በትጋት በመስራት አርአያ መሆን ይጠበቅብናል። ዲናችን እንኳን ፌስቡክን ይቅርና ሱና ሰላት እንኳ ያለ አሰሪው ፍላጎት መስገድ አትችሉም የሚል አስተምህሮ አለው። በመጨረሻም የግለሰቦችን profile ፎቶዎች group ኦች ላይ የሚለቀቁ ፎቶዎችና የተቃራኒ ጾታ ፎቶዎችን እንደ ልብ መኮምኮም የአላህን ድንበር መጋፋት ነው። መጨረሻውም ወዴት እንደሚያመራ በጣም ግልጽ ስለሆነ መጠንቀቅ ያሻል። ከኢንተርኔት ውጪ ሐራም የሆነ ነገር በሙሉ በኢንተርኔትም ሐራም መሆኑ ግልጽ ነው። እይታዎችን መገደብ፣ chat ላይና comment ኦች ላይም ለከት ያላቸው ቃላቶችን እንጂ ዝም ብሎ በማይረቡ ነገሮችና አላስፈላጊ ቃላቶችን መለዋወጥ በቀጥታ ኢስላማዊ አደብን መናድ ነው። አስፈላጊ ምስሎች፣ ቪዲዮዎችና post ኦችን ባለመለጠፍ ከአጉል ምስጋናና የመደነቅ ፍላጎቶች ልብን መጠበቅ እንዲሁም ሌላ ሰው የለጠፋቸው ተመሳሳይ ነገሮች እንዳይሰራጩ like፣ comment እና ሼር ባለማድረግ ሁላችንም የየራሳችንን ጥረት ማድረግና ግዴታችንን መወጣት ይጠበቅብናል። አለበለዚያ ግን ይህንን ዓለም በሞት ከተለየን በኋላ እንኳ የማይቋረጥ ወንጀል ክምር ቀብራችን ድረስ በየዕለቱ ይጫንብናል። አላህ ጊዜያቸውን በአግባቡ ተጠቅመው በሰጣቸው ኒዕማ አመስጋኝ ከሆኑ መልካም ባሮቹ ያድርገን እያልን የዛሬውን ስለ ፌስቡክ ያዘጋጀነውን ፕሮግራማችንን በዚህ እናጠናቅቃለን። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ። ሰላማዊ ትግላችን በየጊዜው አድማሱና ጥንካሬው እየሰፋ በመሄድ ላይ ይገኛል። ሙስሊሙን ለማንኮታኮት የተጠነሰሰው ሴራ ይበልጡኑ አንድነቱንና ፍቅርን እየጨመረ እያዋደደን በመሄድ ላይ ይገኛል። የተለያዩ ጠንካራ ህዝባዊ መሰረት ያላቸው ድርጅቶችና ጠንካራ ተቋማት ብቅ ማለት ጀምረዋል። አልሐምዱሊላህ ዛሬ ሙስሊሙ ከመቼውም ጊዜ በላይ ነቅቷል። የፍርሃት ድባብ ተወግዷል። ሀገራዊ ስሜት አብቧል። ከመዲናችን አልፎ ወደ ክፍለ ሀገር በከፍተኛ ሁኔታ እየተጠናከረ አድማሱን እያሰፋ ይገኛል። ዛሬ መረጃ በገጠር ከተማ በመዳረስ ላይ ይገኛል። በመሆኑም አሁንም ይበልጥ መጠናከር አለበት። በተለይ ደግሞ በጣም ከፍተኛ ቁጥር ያለው ሙስሊም በሚኖርበት አርብቶ አደር አካባቢ ላሉ ዘመዶች በሚችሉት ቋንቋ ተርጉመን ማዳረስ አለብን። የመረጃ ስርጭት ላይ አስመልክቶ አጠር ያለች ወግ ተዘጋጅቷል። እሱን እንከታተል። አብሮነታችሁ አይለየን። እንዴት ሰነበታችሁ? ሳምንቱ በዚህ አራ እንዴት እያለፈ ነው? በዚያ ሰሞን ነው ክፍለ ሀገር ወደሚገኙ አጎቴ ስልክ አልወ ያልኩት መቼም ይሄ ሞባይል ኔትወርኩን ለማግኘት ያለፋል እንጂ ከተገኘ እኮ የልብ አድርስ ነው። እናላችሁ አጎቴን ስለ ቤተሰብ፣ ልጆቹ፣ ኑሮ፣ አዝመራው ብቻ ሁሉንም ነገር እየደጋገምኩ ጠየቅኩት። እሱም አልሐምዱሊላህ አልሐምዱሊላህ ይለኛል። ግን አልሐምዱሊላህ ይለኝና መጨመር የሚፈልገው ነገር እንዳለ በሚያሳውቅ ሁኔታ መልሱን ያንጠለጥለዋል። አዝመራው እንዴት ነው በደንብ ይዟል ስለው፣ አዎ አዝመራው ምንም አይልም ነበር፣ እኛን የረበሸን ሌላው ነው እንጂ። እኔም አጎቴን ምን ሆነሃል? ምን ነክቶ ነው እኛን የረበሸ ሌላው ነው የምትለው ተባይ ሰብላችሁን አጠቃባችሁ እንዴ አልኩት። እሱም ተባይ ቢመጣ መከላከያውንም ማጥፊያውንም ስለምናውቅ አያስቸግረንም፣ ያስቸገረን የሰው ተባይ ሆነ እንጂ አለኝ። እኔም አጎቴን አጥብቄ ጠየቅኩት ምን ተፈጠረ? ምን ሆናችኋል? እሱም በቁጭት ድምፅ እነሽህን ተመስጅድ አባረሯቸው አለኝ። እነሽህ እነሽህ እነሽህ ጠፉ እንዴ ሻሊ ይኸው ተሀያ ዓመት በላይ ታሰገዱበት ስንት ደረሳ ተቀሩበት መስጅድ ተባረሩ አይደል አለኝ። ቁጭቱ በደንብ እየታወቀ ማን አባረራቸው አልኩት። ምን እናቃለን ተክልል የመጡ የመጅልስ ሹሞች ናቸው አሉ እና ነዋሪው ዝም አለ። ነዋሪው ምን ይላል? ሰዎቹ በመሳሪያና በወታደር ተከበው ነው የመጡት። በዚያ ላይ እነ ሸህን መስጂድ አትምጡ ሲሏቸው ሰው በሌለበት ነው። የሙስሊም መሪ ነኝ ብሎ በወታደር የሚታጀብ አጃኢብ ነው። አኺሩ ዘማን አላጎቴ አጎቴን አጽናንቼ ስልኬን ከዘጋሁ በኋላ ይህም መረጃ ለሌላው ሙስሊም ማድረስ አለብኝ ብዬ አሰብኩ። አሰብኩኝ እንጂ አልፈጸምኩትም። ያጎቴንም ቁጭት መረጃውንም ውጪው ዝም አልኩኝ። ይሄው ከቀናት በኋላ ዛሬ እንደ አዲስ ሲታወሰኝ በአእምሮዬ ውስጥ አንድ ነጥብ አጫረ። በዚህ ትግላችን ውስጥ መረጃን እንዴት እየተጠቀምንበት ነው የሚል። መቼም ወዳጆቼ ስለ መረጃ አስፈላጊነት ዲስኩር ለማድረግ ማሰብ ለቀባሪው ማርዳት እንደሚሉት ነው የሚሆነው። ይሁን እንጂ ሁለት ዓመት ሊሞላው ከወራት ባነሰ እድሜ ለቀረው የእምነት ነጻነት ትግላችን የእምነት ቦታዎቻችንን የማስከበር ድምጻችን መረጃ ስላለው ጠቀሜታና እኛ ለመረጃ ስለሰጠነው ትኩረት መነጋገሩ ተገቢ ነው ብዬ አምናለሁ። ባለንበት የሀያ አንደኛው ክፍለ ዘመን የመረጃ ጠቀሜታ ከመቼም ጊዜ በላይ አስፈላጊ ሆኗል። አስቡት መንግስት ባህር ተሻግሮ አህባሽን ስፖንሰር አድርጎ ማምጣቱን የሚገልጽ የመንግስት ሹማምንት በመጅሊስ ስብሰባ ላይ ተገኝተው ምን መከተል እንዳለብን፣ ምን ማምለክ እንዳለብን፣ የጁማ ኹጥባ እንዴት መዘጋጀት እንዳለበት ሲወስኑ የሚያሳየው የአጭር ደቂቃ ቪዲዮ ባናገኝ ኖሮ መንግስት በእምነታችን ጣልቃ ገብቷል አህባሽን አስመጥቷል ስንል ለምናቀርበው አቤቱታ ሌላ መረጃ መፈለጉ እንዴት አስቸጋሪ ይሆን እንደነበር። ሆኖም ግን አላህ ዲኑን እንድንጠብቅ ኃላፊነት ሊሰጠን መረጃውን እንድናገኝ ይረዳል። ያቺ አምስት ደቂቃ የማትሞላ ቪዲዮ ያላት ጠቀሜታ ይሁነ ተብሎ ሊገለጽ አይችልም። በተለያየ ጊዜ ከተለያዩ መድረኮች የተገኙ የድምጽ የምስል እንዲሁም የጽሁፍ መረጃዎች የመንግስትን ጣልቃ ገብነት ፍንትው አድርገው አሳይተውናል። ሆኖም እነዚህ መረጃዎች ግን ሁሉም ኢትዮጵያ እየደረሱት አይደለም። የሙስሊሞች ልሳን የነበሩትና ከአንድ እጅ ጣቶች የሚያንሱት የህትመት ውጤቶች በመንግስት የኃይል እርምጃ ተዘግተዋል። ዛሬ ብርቸኛ የመረጃ ምንጫችን ከዘመናዊ ኢንተርኔት ጋር የተያያዘ ሆኗል። ኢንተርኔት ደግሞ ምን ያህሉ ኢትዮጵያዊ ደርሰዋል ተብሎ ለማስላት መሞከር ከትልቅ ባህር ውስጥ ያለችን አንዲት ትንሽ አሳ ይዞ የባህሩን ስንት ስንተኛ ትሆናለች ብሎ እንደ መፈላሰፍ ይቆጠራል። ነፃና ገለልተኛ የሆነ የሬዲዮ ስርጭት ባለመኖሩ በከተማም ሆነ በገጠር የሚኖረው ኢትዮጵያዊ መንግስት ከሚሰጠው መረጃ ሌላ መረጃ የማግኘት እድሉ የጠበበ ነው። የመንግስትን በሃይማኖታችን ጣልቃ መግባት መቃወማችንን፣ ህገ መንግስታዊ መብታችንን በመጠየቃችን መገደላችንን፣ መታሰራችንን፣ መሰቃየታችንን በመንግስት ራዲዮ እናደምጣለን ብለንም አንጠብቅም። በመሆኑም የኢንተርኔት አገልግሎት የመጠቀም እድሉ ያለን እንዲሁም ከኢንተርኔት ውጭ መረጃ ማግኘት የምንችል ወገኖች መረጃ የማስተላለፍ ግዴታ አለብን። እስኪ እንነጋገር። ምን ያህሎቻችን በገጠር የሚኖር ዘመድ አለን? ምን ያህሎቻችንስ በከተማ የሚኖር ሆኖም ኢንተርኔት የማያገኝ ቤተሰብ አለን? የምን ያህሎች ወላጆች ኢንተርኔት ላይ ያለንን ዘገባና መረጃ ያገኛሉ? አዎ ሁላችንም በገጠር ዘመድ ይኖረናል። በከተማም ኢንተርኔት የማይጠቀም ቤተሰብ አባል፣ ጎረቤት፣ ወዳጅ፣ ጓደኛ ይኖረናል። እነዚህ ሁሉ ወገኖቻችን ስለ መብት ትግላችን በየጊዜው መረጃ የማድረስ ግዴታው የማን ነው ትላላችሁ? አዎ የመስጊድ ኢማም መቀየሩ፣ የቁርአን ቤት መዝጋቱ፣ በመጥፎ ባህሪ በጥንቆላ የሚታወቁ ሰዎችን የወረዳና የዞን መጅልስ መሪ እያደረጉ መሾሙ፣ በአጠቃላይ በደሉና ጥቃቱ በከተማ ብቻ ሳይሆን በገጠርም እየተፈጸመ ያለ ነገር በመሆኑ ሁሉም ህብረተሰብ ይብዛም ይነስም መንግስት በኢስላም ላይ ያደረገ ስላለው ጥቃት ያውቃል። ሆኖም ግን ሙሉ መረጃ እንዲኖረን በመላ ሀገሪቱ የሆነ ስላለው ነገር ግንዛቤ እንድንወስድ ከተለያየ ቦታ የተገኘ መረጃ ያስፈልገናል። ለዚህ ነው እንግዲህ በኢንተርኔት መረጃ የምናገኝ ሁሉ ያገኘነውን መረጃ የማስተላለፍ ግዴታ ያለብን። እስኪ አስቡት ሚሊዮኖች ሆነን በአወሊያ፣ በአኗር መስጊድ፣ በስታዲየም ያደረግናቸው ተቃውሞዎች በቪዲዮ ስልካችን ይዘን ገጠር ላለ ወገናችን ብናሳየው ምን ሊሰማው እንደሚችል በየጊዜው በጽሁፍ መልክ በትግላችን መሪ ድምጻችን ይሰማ ፔጆች ላይ የሚወጡ ጽሁፎችን አሰባስበን በኮፒ አባስተን ወደ ገጠር በመዝለቅ ለወገኖቻችን ያዳረስን ስንት ነን? ምን ያህሎቻችንስ መረጃ ለመስጠት እውነታውን ለማሳወቅ ብለን ለሌሎች ሰዎች ስልክ የደወልን? ብዙ የመረጃ ክፍተቶች እንዳሉብን በግልጽ የሚታወቅ ነው። ይህን ክፍተት ለመሙላት ግን የሁላችንንም ርብርብ ይጠይቃል። በተቻለ መጠን ሁሉም ኢትዮጵያዊ የጥያቄያችንን ሰላማዊነት ሊገለጽለት ሊገባውና ሊያውቀው ያስፈልጋል። ወገኖቻችንን መንግስት እስላማዊ መንግስት ለመመስረት ስለሚንቀሳቀሱ ነው እርምጃ የወሰድኩት እያለ የሚዋሸው መንግስትን አብዛኛው ኢትዮጵያዊ ውሸት መሆኑን አውቆ ንቆበታል። ሆኖም ግን ዛሬም ቀላል የማይባሉ ኢትዮጵያውያን ጥያቄያችንን በጥርጣሬ ይመለከታሉ። መንግስት የሚያቀርበውን የውሸት ፕሮፓጋንዳ እየሰሙ ለመወሰን የሚቸገሩም ቀላል አይደሉም። እነዚህንም ወገኖች ያሉንም መረጃዎች እየያዝን የውድ ኮሚቴዎቻችንን ንግግሮች እያሰባሰብን የመንግስትን ጣልቃ ገብነት ማጋለጥና የእኛን ሰላማዊነት ማሳየት ሳንሰለች ልንሰራ የሚገባ ጉዳይ ነው። እንደው በአጠቃላይ ለትግላችን ቁልፍ ከሆኑት ነገሮች አንዱ መረጃ ነው። ዛሬ የምናደርጋቸው እያንዳንዱ እንቅስቃሴዎች የኢትዮጵያና የኢትዮጵያ ሙስሊሞች ታሪክ አንድ አካል ናቸው። እነዚህም መረጃዎች ማሰባሰብ የሁላችንም ኃላፊነት ነው። የትግላችንን ሁኔታ ለሁሉም ኢትዮጵያዊ ማዳረስም የኛው ግዴታ ነው። ወገኖቻችንን በተሟላ መረጃ ለመብት ትግላቸው ማዘጋጀትና ማንቃትም የማንም ኃላፊነት ሳይሆን የኛው ነው። ጽሁፍ ልቋጭ ነው። ከዛ በፊት ግን አንድ ነገር ለራሳችን ቃል እንድንገባ ፈልጋለሁ። ከዛሬ ጀምሮ እያንዳንዳችን መረጃ የምናገኝ ሁሉ ያገኘነውን መረጃ ላልደረሰው ቤተሰብ፣ ጎረቤት፣ ዘመድ፣ ወዳጅ፣ ጓደኛ ቢያንስ ለአንድ ሰው ለማድረስ ቃል እንግባ። ወደ ክፍለ ሀገር ለስራ፣ ለዘመድ ጥየቃ፣ ለሌላም ለሌላም ስንሄድ ስለ ትግሉ መረጃዎችን ይዘን በመሄድ ለማዳረስ ቃል እንግባ። ከእነሱም ጋር ያለውን መረጃ አንስተን ለከተማው ህዝብ ለማድረስ ቃል እንግባ። አዎ መረጃ ኃይል ነውና ለመረጃ ትኩረት እንስጥ። አበቃሁ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ያለንበት ወር ግንቦት ነው። ግንቦት ደግሞ ልዩ ከሚያደርጋት የግንቦት ሀያ ነው። የግንቦት 20 ፍሬዎች በሚል ታሪካዊ ፕሮግራሞችን ለማዘጋጀት የፍትህ ሬዲዮ አጥኚዎች ደፋ ቀና በማለት ላይ ይገኛሉ። ላለፉት 22 ሁለት ዓመታት በሙስሊሙ ላይ በመንግስት ሲደርሱ የነበሩ አንኳር የምትሏቸውን ላኩልን። በመጨረሻም በኢማሞቻችን ላይ የደረሰው በደሎች የባለፈው ሳምንት ጥያቄያችን ነበር። ሰላማዊ ትግላችን ከተጀመረ ጀምሮ ብዙ የመስጂድ ኢማሞች በመንግስት ጣልቃ ገብነት ከየመስጂድ ኢማምነታቸው ተባረዋል። ከተባረሩት ኢማሞቻችን መካከል ሶስቱም ሙሉ ስምና የተሰግዱበት የነበረው መስጂድ ስም ይጥቀሱ። አድማጮቻችን በጣም ከፍተኛ ቁጥር ያለው አድማጭ መልስ የላካችሁና የመለሳችሁ ሲሆን ሁላችሁንም ልትሳትፏችሁ አላህ ጀዛችሁን ይክፈላችሁ። እኛም በጣም እናመሰግናለን። ቀድሞ የመለሱት ሶስት አድማጮች ደግሞ የሚከተሉት ናቸው። አቡ አማር፣ ነጃት አሊ፣ ሰውተል ኢስላም። ከአድማጮቻችን የተላኩ አስተያየቶችና የጥያቄው መልስ እንደሚከተለው ተዘጋጅቷል። አብረን እንከታተለው። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ ከእናንተ አድማጮቻችን ከደረሱን አስተያየቶች መካከል የተወሰኑትን ለዛሬ መራርጠናል፣ እንደሚከተለው እናቀርባቸዋለን። ሀቢብ መሐመድ የተባለ አድማጫችን ፕሮግራማችሁ ተመችቶኛል ብሏል። በርቱ፣ እናንተን ማገዝም እፈልጋለሁ ያለሁበት ቦታና የኢንተርኔት ሁኔታ ስለማይመቸኝ ነው ብሏል። ወንድም ሀቢብ ስለ በጣም እናመሰግናለን። ለፍትህ ራዲዮ የሚሆን ማንኛውንም ጽሁፍ አስተያየት ስታገኝ ከተመቸ በኢሜል አድራሻችን ላክልን እናስተናግዳችኋለን በዱአ አረሳችሁም ብለህናል በዱአ አትርሳን ሁላችንም ዱአችሁን እንፈልጋለን ወንድም አህመድ አሊም በላከልን መልእክት በፕሮግራማችን ላይ ነሽዳዎችን ከመጠቀም ባለፈ ሀገራዊ መንዙማዎች ተመርጠው ቢቀርቡ የተሻለ ነው ሲል አስተያየቱን ሰጥቶናል ወንድም አህመድ ስለ ከልብ እናመሰግናለን ጀዛከላህ ጥቆማህን ተቀበለናል ለወደፊት ተገቢውን ማስተካከያም እናደርጋለን ኢንሻአላህ አሁን ደግሞ ሳምንት ቀርቦ ለነበረው ጥያቄ ምላሽ ወደ ላኩልን አድማጮች አልፋለሁ። ጥያቄውን ለማስታወስ በመንግስትና መንግስት መራሹ መጅሊስ ከኢማምነት የተባረሩ ወይም የተነሱ ሶስት ኢማሞችንና የት መስጊድ ኢማም እንደነበሩ ግለጹ የሚል ነው። ምላሽ የላኩልን አድማጮች የጠቀሱት ነጃት የተባለች አድማጫችን ሻሃደ ሙሳ ከአረብ ገንዳ መስጊድ፣ ሻህ ቁት አብዱል መጅድ ከሸዋበር እንዲሁም ሻህ ሀሰን ሐሚዲን ከፉርቃን ስትልካለች። ነጃት ትክክለኛውን መልስ አግኝተሻል። ጀዛኪላህ ሰውት አልኢስላም ሸህ ኡመር ጀማል የአሬራ መስጂድ፣ ሸህ ሐሰን ሐሚዲን ፉርቃን መስጂድ፣ ሸህ ቁት አብዱል መጂድ ሸዋበር መስጂድ ብሏል። ሰውቱል ኢስላም የመጀመሪያው ላይ ሸህ ኡመር ጀማል ያለው ሼህ ጀማል ብሎ ካስተካከለው የአሬራ መስጂድ ኢማም ትክክል ይሆናል። ስለዚህ ሰውት አልኢስላምም እንደዚህ ትክክሎችኛው መልስ አግኝቷል። አቡ አማር የተባለ መላሻችን ሶስት ኢማሞችን ብቻ ሳይሆን የላከልን ከደሴ ብቻ የሰባት ኢማሞችን ስም ዝርዝር አካቶልናል። ሸሃ ቁት አብዱል መጂድ የሸዋበር መስጂድ ኢማም፣ ሸሃ አደም ሙሳ አረብ ገንዳ መስጊድ፣ ሸህ ሐሰን ፉርቃን፣ ሸህ ጀማል አሬራ፣ አብዱ አብዱሰላም ከአረሺድ መስጂድ፣ ሸህ ጁሃር ከሜጠሮ እንዲሁም ሸህ ከመናፈሻ መስጂድ ናቸው ብሎ ሰባት ኢማሞችን ጠቅሶልናል። እንዲሁም ከኮምቦልቻም ጨምሮልናል። ሸህ ሰይድ ከአልቀለም፣ ሸህ ከመዲና። በጣም ይገርማል። ከአንድ ከተማ ብቻ ሰባት በላይ ኢማሞች ከመስጂድ ኢማምነታቸው ለብዙ አመት ከሰሩበት መስጂድ ተባረዋል። ይሄ በጣም የሚያሳዝንና ሁላችንም ወደ አላህ ተመልሰን ዱአ ማድረግ ያለብን ነው። ጥያቄዎቻችንን መልስ ለላካችሁልን አድማጮች ሁሉ ከልብ እናመሰግናለን። ጀዛኩሙላህ ኸይረን። የዚህ ሳምንት ጥያቄያችን ደግሞ ባለፉት 22 አመት የኢህአዴግ ጉዞ በኢትዮጵያ ሙስሊሞች ላይ የደረሱ በደሎችን ይጥቀሱ ነው። የሚችሉትን ያክል በመጥቀስ ይሳተፉ። በየአካባቢያችሁ ያሉ መረጃዎች ታፍነው እንዳይቀሩ እንላለን። እንዲሁም መልሶ ከመልስነት ባሻገር ለምንሰራው ስራ ገባት ስለሚሆን ተሳትፏችሁ አይለየን። መልሳችሁን በኢሜይላችን ወይም በፌስቡክ ገጻችን በኩል እንድትልኩልን እንጠይቃለን። ያላችሁን የስነ ጽሁፍ ችሎታ፣ ወጎች፣ አስተያየት እንዲሁም ግጥሞች በመላክ የፕሮግራማችን ተሳታፊ ይሁኑ። አድማጮቻችን ለዛሬ ያዘጋጀንላችሁ ፕሮግራሞች እስካሁኖቹ ነበሩ። ትግሉን በተመለከተ የምታገኟቸውን መረጃዎች ትንሽ ነው፣ ምንም አይሰራም ብላችሁ ሳትንቁ በኢሜይላችን fth ዘጠኝ አት ዶት ኮም በዌብሳይታችን www.fthradio.com ደብሊው ፍትህ ሬዲዮ እንድትጎበኙን እንጠይቃለን። ፍትህ ሬዲዮን በብሉቱዝ ለወዳጅ ዘመዶ በማስተላለፍ የመረጃ ክፍተት እንዳይኖር ስለሚረዳ ላልደረሳችሁ በማዳረስ የበኩልዎን ድርሻ ይወጡ እያልን ለዛሬ እዚህ ላይ እንሰናበታችኋለን። والسلام عليكم ورحمة الله وبركاته። እስኪ ዘይራቸው የታሉ ለማው እነሱ የሌሉበት ነው እማው መልካም ነው ምክራቸው ወይ ማለተ አስፈላጊ ናቸው ለማው ለኡማው ዑለማው ለኡማ ለቅማችን ደርሶ ዑለማው ለኡማ ዛሬ ሆነውልናል ዑለማው ለኡማ የአንድነት ምሰሶ ዑለማው ለኡማ የታሉ ዑለማው علماء الأمة علماء الأمة علماء الأمة علماء الأمة